አዘጋጁ የኢትዮጵያውያን ሙስሊሞች ድምፅ ነው። ቀጣዩ የታሪክ አምድ ዝግጅታችን ነው። የመፍትሄ አፈላላጊ ኮሚቴ አባል በግፍ የታሰረው የታሪክ ምሁሩ አህመድ ዴን ጀበል የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ የተሰኘው መጽሐፉ ክፍል 29 ትረካን ዋባ ጀማል አቀናብሮ ይጠብቃቸዋል። ሙስሊሞች የጭቆናና የትግል ታሪክ ከአህመድ ዲን ጀበል ክፍል 29 ትረካ ኢማም ማህፉዝ የሙስሊም ሱልጣኔቶችን ነፃ ለማውጣት ሲታገሉ ቆይተው ተሰዉ። የኢማሙ አንገት በአጼ ልብነ ድንግል ጦር ተቆርጦ ተወሰደ። እሁድና ቅዳሜ እንዲሁም በበዓል ቀናት ህዝቡ ተሰብስቦ በጭንቅላቱ ላይ እንዲዘፍንበትና እንዲጨፍርበት ተደረገ። በኢማሙ ጭንቅላት ላይ ይህ የተደረገው የሙስሊም ሱልጣኔቶችን ነፃ ለማውጣት ለ25 ዓመታት ሲታገሉ ስለነበረ ነው። ሙስሊሙ ይህንን አይነቱን የነጻነት ትግል ዳግም እንዳያስብ ለማሸማቀቅና የሱልጣኔቶቹን ጉዳይ ፈጽሞ እንዳያነሳ ለማድረግ ነበር። በ አያ ወደ ኢትዮጵያ መጥቶ የነበረው ፖርቹጋላዊው ፍራንሲስኮ አልቫሬዝ እንዲህ ሲል ጽፏል። የማህፉዝን ጭንቅላት እኛ በ1520 እዚህ ከመምጣታችን በፊት ሶስት ዓመታት ሙሉ በቤተ መንግስቱ ያዞሩት ነበር። እሁድና ቅዳሜ በበዓልም ቀን ተራ ህዝብ፣ ሴቶችና ወንዶች፣ ልጆችና ልጃገረዶች በዚህ ጭንቅላት ይዘፍኑበት ነበር። የማፉዝ ጭንቅላት ለጊዜው የሚገኘው ቤተ መንግስት ውስጥ ነው። በጣም ስለሚወዱት ለዘላለም ከዚህ የሚወጣ አይመስልም። ይህ የኢሰብአዊ ድርጊታቸው አንዱ ማሳያ ነበር። የአዳል ሙስሊሞች ከክርስቲያኑ መንግስት ጋር ትግል ውስጥ በነበሩበት ጊዜ በሰሜን የነበሩት ሙስሊሞችም በተለያዩ ችግሮች ውስጥ ነበሩ። ከ1520 እስከ 1526 በኢትዮጵያ የቆየው አልባረዝ በምስራቅ ትግራይ የሙስሊሞች መንደር እንደነበረ ጠቅሶ የተለያዩ ጫናዎች እንደነበረባቸው ገልጿል። ከጫናዎቹ መካከል መስጂድ እንዳይሰሩ፣ በመንግስት መዋቅር ውስጥ እንዳይሳተፉ ስለመደረጋቸው ጽፏል። በወርቅና ባህር ከፍተኛ ግብር እንደተጣለባቸው ነግረውታል። በአምባላጌ አካባቢ በወገራት ተራራማ አካባቢ ይኖሩ የነበሩ የዶባ ሙስሊሞች ከአጼ በደ ማርያም ዘመን ጀምሮ የክርስቲያኑ ጦር ጥቃት ሰለባዎች ነበሩ። እነዚህ ሙስሊሞች በተደጋጋሚ ጥቃት ከተከፈተባቸው በኋላ አንድ ሙስሊም ወጣት የአስራ ሁለት የክርስቲያን ጦር አባላትን ገድሎ የግዳዩን ምልክት ካላበረከተ በቀር ሚስት እንዳያገባ እስከ መከልከል ደርሰው ነበር። ይህንንም በ1520 አልባሪስ ታዝቧል። ሆኖም ይህን መሰል ጠንካራ እርምጃዎችን ቢወስድም በኋላ ላይ እንደ ህዝብ ሙሉ ለሙሉ ከመደምሰስ አልዳኑም። የክርስቲያኑ ነገስታት ሙስሊሞች ከውጭ መሳሪያ እርዳታ እንዳያገኙ ሲያደርጉ ነበር። ማግኘት ብቻ ሳይሆን ሙስሊሞች በየትኛውም የዓለም ክፍል የጦር መሳሪያ እንዳይኖራቸው ለማድረግ ቢቻላቸው ምንኛ በተደሰቱ ነበር። በአንድ ወቅት አጼ ልብነ ድንግል የሙስሊሙ መሪ የነበረው የኦቶማን ካሊፍ መሳሪያ መስራት እንደሚችል ሲሰማ በንዴት ለሙስሊሞች ጠመንጃ ነፍጥ መስራት ያስተማራቸው ማን ነው ሲል ወደ ኢትዮጵያ መጥተው የነበሩትን ፖርቹጋላውያን ጠይቋል። ፖርቹጋላውያኑም ስለ እስላሞች መሳሪያ መስራት መቻል ስለጠየቃችሁን ደግሞም እስላሞች ሰዎች ስለመሆናቸው እንደማንኛውም ህዝብ ዕውቀትና መሳሪያ አላቸው ሲል መልሷል። ይህ የሚያሳየው የክርስቲያኑ ነገስታት ሙስሊሙ ማንኛውንም የጦር መሳሪያ እርዳታ እንዳያገኝ ለመስራትም እንዳይችል ምንኛ ጉጎች እንደነበሩ ነው። ሱልጣን መሐመድ በበኩላቸው በ1518 ከአጼ ልብነ ድንግል ላይ ዘምተው ሲመለሱ በተከፈተባቸው ድንገተኛ ጥቃት ተገደሉ። ቀጥሎ አሊ ቢን መሐመድ ቢን አዝሐረዲን ለሁለት ዓመታት በሱልጣንነት ቆዩ። ፈክረዲንም በተራው ወደ አንድ ዓመት ገደማ ሱልጣን ሆነ። በማስከተል ሱልጣን አቡበከር ቢን መሐመድ ቢን አዝሐረዲን ተተካም። እርሱም የጥቃት ኢላማ የሆነችውን የአዳልን ዋና ከተማዋ ከደከር ከተማ ወደ ሐረር በጁላይ 1520 ወይንም ሻዕባን 926 ዓመተ ሂጅራ አዞረም። ምዕራፍ 9 የኢማም አህመድ መነሳት ሙስሊም ሱልጣኔቶች ተራ በተራ ተወረው ተደምስሰዋል። የእነርሱን የነጻነት ጥያቄ ያነሳ ሁሉ ጥቃት ሲያስተናግድ ቆይቷል። እጣው የደረሳቸው የመጨረሻው ኢማም መሐፉዝ ነበሩ። ሙስሊሙ የባህል ወረራ፣ የኢኮኖሚና የስነ ልቦና ጥቃት ሰለባ ሆኗል። ሁለገብ ጥቃት በየአቅጣጫው አይሏል። በዚህ ሁሉ ጭንቅ መሃል በ1506 አህመድ ኢብኑ ኢብራሂም ተወለደ። የተወለደው ሐረር አካባቢ ሁበት በተባለች ስፍራ ልዩ ስሙ ዛካ በተሰኘ መንደር ነበር። እንደ ብሮካምበር ገለጻ ሁበት በደቡብ ምዕራብ ሀረር ከሚገኘው ጋረሙለታ ተራራ አካባቢ ነው። ሁበት ከሀረር ከተማ 32 ኪሎ ሜትር ያህል ይርቃል። ከላይ በተገለጸው መልኩ ኢማም ማህፉዝ ሲገደሉ አህመድ ኢብኑ ኢብራሂም የአስር ዓመት ታዳጊ ነበር። የልጅነት ጊዜውን በዚያው በሁበት አሳለፈም። አባቱ ኢብራሂም ከባርነት ቀንበር ነጻ ባወጡት አድሊ ጥበቃና ቁጥጥር ስር አደገ። አድሊ በአህመድ ስብዕና ላይ ተጽዕኖ ፈጣሪ ነበሩ። አህመድ በወጣትነቱ በተደጋጋሚ ጥቃት የተዳከመችውን አዳልን በማረጋጋትና ወንጀልን በመዋጋት ከገራድ አቡን ጋር ተሰለፈ። በገራድ አቡን ጦር ውስጥ ፈረሰኛ ሆኖ ትግሉን ጀመረ። በአመድ አርቆ አሳቢነትና ቆራጥነት የተደመሙት ገራድ አቡን እጅግ አቀረቡት። የሱልጣን አቡበክር አስተዳደር የሙስሊሙን ባህል በመጠበቅ ረገድ ተዳከመ። እስላማዊ ያልሆኑ ባዕድ በዓሎች ወደ ሙስሊሙ በስፋት መቀላቀል ያዙ። ገራድ አቡን ቢንዳሽ ለሶስት ዓመታት ሰላምን በማውረድና በማረጋጋት ከፍተኛ ጥረት አደረጉ። በአካባቢው የተከሰተውን መጥፎ ገጽታ ለመለወጥ በመልካም ማዘዝና ከመጥፎ መከላከልን ጀመሩ። ቁማርን አገዱ፣ ሽፍቶችን በቁጥጥር ስር አዋሉ፣ የሙዚቃ መሳሪያዎችንም ከለከሉ። ዑለማዎችንና መሻይኮችን ወደ ራሳቸው አስጠጉ። ሱልጣኑ የአያቶቹን ዝና በመጠቀም የአዳልን ዋና ከተማ ከደከር ወደ ሐረር አዞረ። ሱልጣን አቡበከር ከገራድ አቡን ጋር ግጭት ውስጥ ገባም። ሱልጣኑ የገራዱን አካሄድ ፈጽሞ አልወደደውም። ሱልጣኑ ገራድ አቡንን በሽፍቶች አስገደለም። ገራዱ የተገደሉትም በሜ 30 1520 ወይንም ማክሰኞ 7 ሻዕባን መግሪብ ላይ በ931 ነበር። ገራድ አቡን ይቆጣጠሩት የነበረውን አካባቢ ሱልጣን አቡበከር ከግዛቱ ጋር ጨመረው። ሽፍቶችም ዳግም ተመለሱ። አስካሪ መጠጥ ተንሰራፋ፣ ፍትህ ጠፋ፣ ቀማኛ በዛም። ሱልጣን አቡበከርን ታላላቅ ሰዎች የቁርአን መምህራንና ዑለማዎች በተግባሩ ገሰጹት። ወዳጁ ገራዳ አቡን የተገደሉበት አህመድ ኢብኑ ኢብራሂም የሱልጣን አቡበከር ጦር ከቁርአንና ሱና መንገድ መውጣት አበሳጨው። ሸሪያን ባለመጠበቁ ተናደደ። ወደ ትውልድ መንደሩ ሁበት ተጓዘ። ጦርም ያደራጅ ጀመር። ከመቶ በላይ ፈረሰኛ ጦር አሰባሰበ። ለሙስሊሞች ነጻነት ሲታገሉ የተሰውትን የኢማም ማህፉዝ ልጅ ባቲ ዲል ወንበራን አገባ፣ ዝነኛም ሆነ። ከሱልጣን አቡበከር ጋር ትግሉም ቀጠለ። ኢማም የሚል ማዕረግ ስያሜም ተሰጠው። ይህ በእንዲህ እንዳለ ፋኑኤል የተሰኘ ክርስቲያን የጦር መሪ ከደዋሩ አቅጣጫ ወደ ሁበት ዘመተ። ወታደሮቹ ሙስሊሙን አጠቁ፣ ገደሉ፣ ንብረቱንም ዘረፉ። ከሙስሊሙ የሚቋቋመን ማን አለ በሚል ስሜት እንደተለመደው ሙስሊም ህፃናትና ሴቶችን ማርከው ይዘሄዱ። በአቅራቢያው ለነበረው ኢማም አህመድ ወሬው ደረሰው። የራሱን ሰራዊት ይዞ የፋኑኤልን ጦር ተከተለ። አቂም አማሬሳ ወንዝ አካባቢ ተገናኙ። በመካከላቸው ከፍተኛ ውጊያ ተካሄደ። ኢማሙ ከጠላት ጦር መሃል ገብቶ አጠቃም። ሌሎች በግራ አቅጣጫ የፋኑኤልን ጦር አጠቁ። ከራሱ ላይ የብረት መከላከያ ባጠለቀው ፋኑኤል የተመራው ጦር የቀኝ ክንፍ ሙስሊሞች ላይ ጥቃትን ከፈተ። ኢማም አህመድ የመጀመሪያ የሆነውን ጂሃድ በድል አድራጊነት ተወጣ። ከጠላት ወገን 60 ፈረሰኞችንና በርካታ እግረኞችን ማረኩ። በርካቶችንም ገደሉ። የጦር መሳሪያም ማረኩ። የተማረኩትን ሙስሊሞች አስለቅቀው በድል አድራጊነት ወደ ዚፋ ከተማ ገቡ። የኢማሙ ገድልና ዝና ናኘ። በአቅራቢያው የነበረው ሱልጣን አቡበከር ከአካባቢው ሸሸ። ኢማሙ ባገኘው ድልና ምርኮም ተናደደ። ኢማሙ የሱልጣኑን ሁኔታ ሰማ። ሁለቱም ጦርነት ገጠሙ። ሱልጣኑ ተሸንፎ ሸሸ። ኢማሙ ወደ ሀረር ከተማ ገባም። ሱልጣኑ በርካታ ሰራዊት መልምሎ ኢማሙን ለማጥቃት ተመመ። ኢማሙ ደግሞ ሐረርን ለቆ ወደ ሁበት ሸሸ። የሱልጣኑ ጦር ተከተለው። ኢማሙ በሁበት ተራራ ወይንም ጋራ ሙለታ ላይ ወጣ። የሱልጣኑ ጦር ተራራውን ከበበ። ለሁለት ሳምንታት አላንቀሳቅስ አለ። በዚህ የተሰላቸው የኢማሙ ጦር በማታ ከተራራው ወርዶ ጦርነት ገጠመ። ከኢማሙ ጦር ውስጥ አሚር የነበረው ዑመር ዲን ተገደለ። ኢማሙና ተከታዮቹም ወደ ቀያቸው አቀኑ። በኢማም አህመድና በሱልጣን አቡበከር መካከል በዑለሞች አማካይነት ስምምነት እንዲፈጠር ተደረገ። በስምምነቱ መሰረት ኢማሙና ሰራዊቱ የሱልጣኑን ጦር እንዲቀላቀሉ ተደረገ። ሱልጣኑም ሸሪያን ሊጠብቅ ተስማሙ። ሆኖም ስምምነቱ ከጥቂት ቀናት በላይ አልዘለለም። ሱልጣን አቡበከር ኢማም አህመድን ለመግደል ማሴር ጀመረ። ስምምነቱ በሱልጣኑ ተጣሰ። የኢማሙን ወዳጆችም ገደለ። በመሆኑም ኢማሙ ከሶስት ፈረሰኞች ጋር በሌሊት ወደ ትውልድ መንደሩ ዛካ ከተማ ሸሸ። ሱልጣኑ ኢማሙን ሊገድል በማፈላለግ ያለበትን ለማወቅ በየስፍራው ሰላዮችን ላከ። ዛካ መኖሩን ሰምቶ ጦር ላከበት። የኢማሙንም ቤት አቃጠሉ። ንብረቱንም ዘረፉ። ሆኖም ኢማሙን ሊያገኙት አልቻሉም። ኢማሙ ከቦታ ቦታ ይሸሽ ጀመር። በዑለሞች ጫና ዳግም በመካከላቸው ስምምነት ተደረገ። ሱልጣኑ ሸሪዓን እንዲጠብቅ ይህ የሚሆን ከሆነ ኢማሙ ለሱልጣኑ ሊታዘዝ ተስማሙ። ከጥቂት ጊዜ በኋላ ሱልጣኑ ወደ ነበረበት ተመለሰ። አሁንም ዑለሞች ለሶስተኛ ጊዜ ለማስማማት ጣሩ። አሁን ግን ሱልጣኑ ስምምነቱን ተቃወመ። ኢማሙን ለመግደልም ዛተም ጦርም አዘመተም ኢማሙ ለፈሳድ መስፋፋት ምክንያት የሆነውን ሱልጣን አቡበከርን ማስወገድ ብቸኛ መፍትሄ ሆኖ አገኘው እናም ጦርነት ገጠመው ሱልጣን አቡበከርም ተገደለ ኢማሙም የሱልጣን አቡበከርን ወንድም ዑመር ዲንን በሱልጣንነት ሾመው ደግላን የተሰኘው የአጼ ልብነ ድንግል አማች በኦክቶበር 18 ቀን 1525 አዳንን አጠቃም ኢማም አህመድ ከሐረር በስተደቡብ ምዕራብ በሚገኘው አማሬሳ ወንዝ አካባቢ ጦሩን አደራጀም። ደግላሃንን ዲር በተሰኘው በዛሬዋ ድሬዳዋ አካባቢ ገጠመው። ኢማሙም ድል አደረገም። በርካታ ሰራዊትን ማረከም፣ ቀሪውንም ደመሰሰም። ቀጥሎም ወደ ሶማሌ ክልል በመሄድ መረጋጋትን አሰፈነም። ተበታትኖ የነበረውን ህዝበ ሙስሊም አደራጀ፣ አሰጠናቸው በስነ ምግባር አንጾ ለጂሃድ አዘጋጃቸው። የ21 ዓመቱ ኢማም ሰራዊቱን ይዞ በ1527 ወይንም በ934 ዓመተ ሂጅራ በድል አድራጊነት ሐረር ገባ። ሰራዊቱን በክፍለ ጦር አዋቀረም። በአሚር ሁሴን አልታጉሪ የሚመራውን መቶ ፈረሰኞችና እግረኞች ያሉበት ክፍለ ጦር ቀይ ባንዲራ ሲዞ አሰመተም። መቶ ፈረሰኞችና እግረኞች ያሉበትን ሌላ ክፍለ ጦር በወዚር ኑር መሪነት ነጭ ባንዲራ ሲዞ ለጂሃድ አሰማራም። ሁለት መቶ ፈረሰኞችና እግረኞች ያሉበትን ሰራዊት ኢማሙ በራሱ መሪነት በቢጫ ባንዲራ ስር አዋቀረም። እንዲሁም ሰባት ሺህ እግረኛ ጦርን ነግዲያ፣ አብዱልከሪም ቢል ቢን ኡስማን ደዋሮ፣ ዑመር ቢን አብዱላህ ኡስማን ቢን አብዱላህና መሐመድ በተባሉ አምስት ሰለምቴዎች አሚርነት ስር አዋቀረም።